ይህ ክፍል ስምንት የፍቅህ ትምህርት ነው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ود يبروغراماتشن تكتاتاوج السلام عليكم ورحمة الله وبركاته بكفل سمنت يفكي تمرتاتشن يمنا يوم باب الآنية إكاوتش ባብን እናያለን። እንግዲህ እቃ በዚህ ፍቄ ኪታብ ውስጥ ለምንድን ነው የተካተተው የሚል ጥያቄ ልናነሳ እንችላለን። እቃ የተነሳበት ሙናሰበቱሁ ተያያዥነቱ ከዚህ ባብ ጋር ማለት ነው ከዚህ ከኪታቡ ጠሃራ ጋር ያለው ተያያዥነት ጠሃራ ስናደርግ እነዚህን ዕቃዎች ስለምንጠቀም ነው። እነዚህን ዕቃዎች ስለምንጠቀም ነው። ውዱ ስናደርግ ውዱ የምናደርግባቸው ዕቃዎች አሉ። እግረ መንገዳችን ከዚሁ ጋር ሌሎችንም የምንመለከትበታለን። ለመስገድ ልብስን እንጠቀማለን። እነዚህንም ነገሮች የሚለበሱትን ነገሮችንም ከዚሁ ጋር የምናይበት አጋጣሚ ይሆናል ማለት ነው። ዑለማዎች የፊቂ ዑለማዎች በመጀመሪያ ደረጃ ላይ ጠሃራን ሲያስቀምጡ እንዳየ ነው ጠሃራን ለሁለት ነው የከፈሉት ጠሃራ እና ማዕነዊ የሚለውን ክፍል አይተዋል ይሄ ማዕነዊ የሚባለው ክፍል በምን እንደሚጣራ በተውሂድ እንደሆነ በአክላቅ እንደሆነ ካየም በኋላ ይሄ ሕሲ የሚባለው ጠሃራ ደግሞ ይሄ አካላዊ የሆነውን ንጽህና ደግሞ የምንጠብቀው በውሃ መሆኑን ነው ያስቀመጡት ከዛ በኋላ ምንድን ነው ያመጡት? ውሃውን ነው ያስተማሩን። በምን አይነት ውሃ ነው ይሄን ንጽህና የምንጠብቀው? የውሃውን አይነት በክፍፍል አየም ማለት ነው። ከዚህ በኋላ ደግሞ ምን መጣ? አሁን ደግሞ ውሃውን የምንጨልፍበትና ውሃውን ተጠቅመን ጠኋራችን ስለምንጠብቅ እነዚህን ዕቃዎች ላይ መጡ፣ ተያያዥነት ስላላቸው ማለት ነው። እንደዚሁም ሌሎችንም ልብሶችንም ሆነ የተለያዩ ነገሮችን ከዚህ ጋር የምናይበት አጋጣሚ ይሆናል ማለት ነው። ለዚህ ነው ዑለማዎች በዚህ መልኩ ኪታቦቻቸውን የሚያስቀምጡት በመሰረቱ ዩባሁ ኢትኻዙ ኩሉ ኢናኢን ጣሂርን ምን ይላሉ الأصل በመሰረቱ ማለት ነው في الأواني እነዚህ እቃዎችን በተመለከተ መሰረቱ ምንድን ነው إباحة ነው يعني የተፈቀዱ ናቸው ነው የተፈቀዱ ከሆኑ ደግሞ ምንድን ነው طهارة ናቸው ነው فيجوز أن يأكل ወየሽረብ ቢሃ በእነዚህ ዕቃዎች መብላት ይችላል፣ መጠጣት ይችላል፣ ሊጸዳዳባቸውም ይችላል፣ ውዱ ሊያደርግባቸውም ይችላል ነው። አንድ ነገር ሐራም አይሆንበትም ዝም ብሎ ያለ ማስረጃ። እንደዚሁም እዚህ ጋም ፈላ ዩሕረም ሚንሃ ምንም ነገር ከዙ ላይ ሐራም አይሆንም ኢላ ሊደሊልን በማስረጃ እስካልሆነ በስተቀር ምክንያቱም አላሁ ስብሓንሁ ወተዓላ በሱረቱ ልበቀራ 29 ላይ ምን ይላል ሁወ አለዚ ኸለቀ ለኩም ማ ፊ ልአርض ጀሚዓ በምድር ላይ ያለውን ሁሉ አላሁ ስብሓንሁ ወተዓላ እሱ ነው ለእናንተ የፈጠረላችሁ ለእናንተ የምለው ነገር እንድትጠቀሙበት ነው አላህ ለእኛ የፈጠረው እንድንጠቀምበት እንድንገለገልባቸው ነው ኢዘን እነዚህ ነገሮች በመሰረታዊ እንትናቸው ምንድን ነው ኢባሃ ነው ያኒ የተፈቀዱ ናቸው። ማንኛውም እቃ የተፈቀደ ነው ማለት እንችላለን ማለት ነው። በማስረጃ እስካልተረጋገጠ ድረስ መተው አንችልም። ያን ነገር ሸሪያው ይሄ ነገር ሐራም ነው ካላለ በስተቀር ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አለው? ኢነ ተዓላ ፈረዳ ፈራኢዳ فلا تضيئوها وحرم حرمات فلا تنتهكوها وحد حدودا فلا تأتدوها وسكت عن أشياء من غير نسيان فلا تبحثوا عنها الله سبحانه وتعالى إيان دانون نجر قلص አድርጎ አስቀምጠዋል ለምሉት ነቢ ስ ሰለም ፈራኢዶችን አላህ ስብሓን ወተዓላ አስቀምጧቸዋል ስለዚህ እንዳትጎዷቸው በአግባቡ ተጠቀሙባቸው። ሐራም የሆኑ ነገሮችን ደግሞ አላሁ ስብሓን ወተዓላ ሐራም ብሎ በግልጽ አስቀምጠዋቸዋል። ስለዚህ እነዚህንም መጣስ አይቻልም ይላሉ። አትጥሷቸው እነዚህን ወሐደ ሁዱደን ለእያንዳንዱ ነገር ደግሞ ድንበር አስቀምጧል። ይሄ እስከዚህ ነው፣ ይሄ እስከዚህ ነው ብሎ ማለት ነው። ፈላ ተዕተዱሃ እነዚህንም ድንበሮች አትለፉ። ወሰከተ አን አሽያአ ሚን ገይሪ ኒስያንን ከበርካታ ነገሮች ደግሞ አላሁ ስብሓነ ወተዓላ ሳይጠቅሳቸው ሐራም ነው ሳይላቸው ምንም ሳይላቸው ትተዋቸዋል ሳይረሳ ረስቶ አይደለም ስለዚህ ምን ነቢ ስ ፈላ ተብሐሱ አንሃ እነዚህ ዝም የተባሉ ነገሮችን ይሄ ምንድን ነው ይሄ ምንድን ነው ብላቸው አትፈላፈሉ አሉ አልሐምዱሊላህ ይሄ ትልቅ ኒዕማ ነው አላህ ስብሓን ወተዓላ እንዳንጠጋ የፈለግነውን ነገር እነዚህ እነዚህ ሐራም ናቸውና አትጠጓቸው አስጠንቅቆናል። ይሄ ይሄን ደግሞ እስከዚህ ድረስ መጠቀም ትችላላችሁ፣ ድንበር አበጅቷል። ይሄን ያደረገ እንደዚህ ነው፣ ይሄን ያደረገ እንደዚህ ነው፣ ይሄን የሆነ እንደዛ ነው አስቀምጧል። ብዙ ነገሮችን ደግሞ ትተዋል። እነዚህን አላህ የተዋቸውን ነገራቶች አትፈላፈሉ አሉ ነቢ ስ ሰለም አትጠይቁ ስለ እነዚህ ጉዳዮች ለምንም አትበሉ ይሄ እዝነት ነውና እዝነት ነው ለዚህ ኡማ ይህን ሐዲስ ዳረ ቁጥኒ ዘግበውታል በዚህ መሰረት ከዚህ ሐዲስ ላይ ምንድን ነው የምንወስደው ሐላል የሆኑ ነገሮች ግልጽ ሆኖ እንደተነገሩ ሐራም የሆኑ ነገራቶችም ግልጽ እንደሆኑ ፈራኢዶችም ግልጽ ሆኖ እንደተነገሩ በርካታ ያልተነገሩ ነገሮች ደግሞ እንዳሉ ነው። እነዚህን ነገሮች ምንድናቸው ማለት ነው? ሙባህ ናቸው፣ መጠቀም ይቻላል ነው። ሐራምም ነው ሐላልም ነው ካልተባለ ለዚያ ጉዳይ ማስረጃ ከሌለ ማንም ያን ነገር ሐራም ሊያደርገውም አይችልም። ልክ ሐራም የተባለውን ነገር ሐላል የሚያደርግ አካል እንደሌለ ሁሉ አላሁ ስብሓንሁ ወተዓላ ምንም ያላለውንም ነገር ማንኛውም ሰው እንደዚሁ ከመሬት ተነስቶ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው ልልም አይችልም። ሐራም ነው ልል አይችልም። ስለዚህ ይሄን እንደ ማስረጃ ተጠቅሞ ነው ሼሁ እዚህ ጋር ያመጡት ማለት ነው። ጠይብ ውድ የሆኑ እቃዎች አንዳንድ በከዋጋ አንጻር ከተሰሩበት ስራ ወይም ንጥረ ነገር አንጻር ውድ የሆኑ ዕቃዎች አሉ። እነዚህን ዕቃዎች መጠቀም ይቻላል ወይ? ለው ካነ አልኢናኡ ጋሊ አልቂመ ማለት ነው። ይቻላል ወይ? አዎ ሊአነ አልአስል አልሕል በመሰረቱ ሐላል በመሆኑ የተፈቀደ በመሆኑ ይቻላል መጠቀም ኢላ ማ ደለ አደሊሉ አላ ተሕሪምህ ማስረጃ መጥቶ ያን ነገር ሐራም ነው እስካላለ ድረስ ያን ነገር መጠቀምን የሚከለክል አካል የለም። አሁንም እዚህ ጋር ማለት ነው። ጠይብ ይሄ ነገር በማስረጃ መጥቶ ደግሞ የተከለከሉ ነገሮች አሉ እንዳንጠቀማቸው። ምንድናቸው እነዚህ? ምንድናቸው እነዚህ? ኢናየቱ ዛህቢ ወልፊዳ የብርና የወርቅ ዕቃዎችን መጠቀም ተከልክለናል። እነዚህ እንግዲህ በማስረጃ መተን የተከለከለን ነው ማለት ነው። ቅድም እንዳልነው በማስረጃ እስካተከለከለ ድረስ ማንም ሰው ሊተው አይችልም ብለናል። የወርቅ እንደዚሁም የብር ዕቃዎች ወይም ደግሞ ስሪቱ ወርቅ ወይም ብር ያለበት ነገር ማለት ነው። ቅቢም ካለበት አይቻልም ወይም ሐራም ነው። በሸሪያው ይሄ መጥቷልና ነቢ ሰለላሁ ዐለይሂ ወሰለም ወላ ተሽረቡ ፊ አንየት الذهب والفضة ولا تأكلوا في سحاف في سحافها فإنها لهم في الدنيا ولنا في الآخرة ውሃንም እንዳትጠጡ ለውሃ መጠጫ የተዘጋጁ የወርቅና የብር ዕቃዎችንም አትጠቀሙ አሉ። ፊ አንየት الذهب والفضة ከብርም ሆነ ከወርቅ የተሰሩ ወላ ተእኩሉ ፊ ሲሓፊሃ ትሪም የውም ለእንጀራ የሚሆኑም ለመመገቢያ የሚሆኑ ሳህናቶ ሳህኑ ነገሮችም ከተሰሩበት በእነዚህም ላይ መብላት አይቻልም። ለምን? አላህ ከልክሏል። ፈኢነሃ አሉ ነቢ ስ ሰለም ለሁም ፊ ዱንያ ለሁም ለማን ነው? ለእነዚህ ለካሃዲያን የተፈቀደች ናት በዱንያ ላይ እነሱ ይብሉባት። ወለና ፊ ልአኺራ ለእኛ የተቀመጠው በአኼራ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ሙእሚኖች በወርቅና በብር የሚበሉት በአኼራ ነው። እዚህ ዱንያ ላይ ግን የካፍሮች መመገቢያ ነው እና ሐራም ሆኗል ነው። በሌላ ሐዲስ ፊ ሰሒሐይን أن رسول الله صلى الله عليه وسلم قال الذي يشرب في إناء الفضة وإناء في إناء الفضة إنما يجرجر في بطنه نار جهنم ይሄ ሐዲስ አደገኛ ነው። አለዚ የሽረቡ ያ የሚጠጣ በወርቅና በብር ዕቃ የሚጠጣ ውሃንም ይሁን ወተትንም ይሁን የፈለገ ነገር ቢጠጣ ማለት ነው። ያ የሚጠጣው ነገር ወደ ሆዱ የሚልከው ነገር አለው የሚጎነጨው ነገር የሚያወርደው ነገር ፊ በጥኒሂ ወደ ሆዱ ናረ ጀሃነመ የእሳት የጀሃነም እሳት ነው አለው። የጀሃነም እሳት ነው። ይሄ ምንድን ነው የሚያሳየው? እሳት አለበት ከተባለ ክልክል መሆኑን ነው የምናረጋግጠው። ቡኻሪ ዘግቦታል ይሄን ሐዲስ። እንግዲህ ዑለማዎችም እጅማዕ አድርጎበታል። መጠጣትም ሆነ መብላት እንደማይቻል በእነዚህ እቃዎች መብላትም መጠጣትም እንደማይቻል ይሄ ለወንድም ለሴትም ነው። ተሽመሉ ርጃል ወኒሳ ሴቶችንም ሆነ ወንዶችን የሚያጠቃልል ነው። እከሌ እከሌ የሚል ነገር አይደለም ማለት ነው። ለሁሉም የተከለከለ መሆኑ ግልጽ ነው። ጠይብ ነገር ግን አንዳንድ ጊዜ የወርቅ እቃዎች ያሉበትን ጥቂት ጥቂት ወርቅ የሚሆን ብር ያለበትን ነገር ማለት ነው መጠቀም የሚቻልበት ነገር ሊኖር ይችላል ምን አይነት ነገር ነው ለምሳሌ እቃን ለመጠገን ሲባል ጥቂት የሆነ ነገር የብር ጠብታ የተደረገበት ብቻ ሲቀር ማለት ነው የሚል ማስገንዘቢያ አለ። ይሄ የተፈቀደ ነው። በጣም ትንሽ ናት። ለመጠገን እዛ አካባቢ ላይ የምንጠቀምበት ለጥገና የምንጠቀምበትን ያክል እቃው ላይ ካገኘን ያ እቃ ሐራም አይሆንም መጠቀሙ ውዱ ብናደረግበትም የተከለከለ አይሆንም ማለት ነው። የወርቅና የብር እቃ በመሰረቱ ምንድን ነው? ክልክል ነው። እቺ ያለችበት ግን ችግር የላትም ነው። ምክንያቱም ቅድም ባየናቸው ሀዲስ ክልክል መሆናቸውን ስላረጋገጥም ጠይብ ይሄ ለእቃ መጠገኛ የምንለው ሙሉ በሙሉ ወርቅ አይደለም ሙሉ በሙሉ ወርቅ አይደለም ይሄም ደግሞ ማስረጃ አለው ያኔ ዝም ብሎ ከመሬት ተነስተው አይደለም መጠቀም ይቻላል የተባለው መጠቀም ይቻላል የተባለው ያለ ማስረጃ አይደለም ነቢዩ ሰለላሁ ዐለይሂ ወሰለም እቃ ተሰብሮ የተሰበረውን ቦታ በብር ቅላጭ ደፍነዋል። ከዛ በኋላ ተጠቅሞበታል ማለት ነው። ይህም ቡኻሪ የዘገቡት ሀዲስ ውስጥ ይገኛል። ይሄ እንደ ማሰጃ እንወስድና ይፈቀዳል እንላለን። ጠይብ ሳህኑ ላይ የወዱ ማድረጊያም ላይ ይሁን በሳህንም ላይ ይሁን አሁን ባልነው መሰረት ጠብ አድርገን ለጥገና የተጠቀምነው ነገር ካለ ችግር የለውም ማለት ነው። ያ ነገር ችግር የለውም። ከዚህ ውጭ ግን መጠቀም በጣም የተከለከለ ነው። ምክንያቱም ቅድም እንዳልነው ባየናቸው ሀዲሶች የተከለከሉ መሆናቸውን አረጋግጠናል። ጠይብ በተሰረቀ ዕቃ ውዱ ማድረግ ይቻላል ወይ? ልክ ከዚህ በፊት እንዳየነው ሁሉ እዚህም ጋር ዑለማዎች ያነሳሉ። በውሃ ውስጥ ስለ ውሃ አንስተዋል። አሁን ደግሞ ዕቃውንስ በተሰረቀ ዕቃ ውሃ ይዞ ሰውየው ውዱ ቢያደርግበት ይቻላል ወይ? ወይም በተዘረፈ ለው ተወደአ في إناء من ذهب አው መክሱብ أو مسروق فالوضوء صحيح بوركم هنا ببر عند زيوم بتسرق أنا قري لالو مذهبه ودو يعدر رجس وضوء تككلنا ويلالو لأن الوضوء وضوء ما درقوا يلالو حصل بإمرار الماء على العضو بزاء قالوا لي وضوء ما درقيا አካሉ ወይም ቦታው ላይ ውሃን በማፍሰስ ነበርና የሚተገበረው ወይም የሚከናወነው ይሄ ደግሞ ተገኝቷል። ነህዩ ወይም ክልከላው ዓኢድ ኢላ አምርን ኻሪጅን አን ልዒባዳት ይሄ የተከለከለው ነገር ከኢባዳ ውጪ ባለ ነገር ላይ ነው ይላሉ። ምክንያቱም ውዱ ላይ አይደለም የምንጠለጠለው እቃው ላይ ነው የምንጠለጠለው ውዱ ትክክል ይሆናል ይላሉ ላኪነሁ ያእሰም ሊርቲካቢሂ እዚህ ጋር ግን ምን አሉ ወንጀለኛ ግን ይሆናል አሉ ለምንድን ነው ወንጀለኛ የሚሆነው የሰውን እቃ ያለ ፍቃድ በመጠቀሙ ይሄ በላጭ ነው ይላሉ ሌሎቹም አብዛሃኞቹ እንደዚህ ይላሉ። ያን ነገር ያለ ፍቃድ ያለ አግባብ የሰውን ዕቃ መያዝ ከዚህ በፊት አንድ ሐዲስ አይተናል። አንድን የሙስሊም ንብረት ማለት ነው የወንድሙን ከእሱ ፍቃድ ውጪ መጠቀም ሐራም እንደሆነ አይተናል። ሐዲስ አለ። አሁንም ይሄን ነገር የማንም ይሆን ያለ ፍቃድ መጠቀም ወይም መዝረፍ ወይ መስረቅ ይሄ ሁሉ ክልክል መሆኑን አይተናል። ነገር ግን ውዱውን ያበላሻል ወይ? አያበላሽም። እቃው ላይ ነው የተንጠለጠለው። ይሄ እቃው ላይ ነው ያለው ነው የሚሉት። ከኢባዳ ጋር አይገናኝም። ኢባዳው ምንድን ነው? ውሃውን ማፍሰሱ ነው። ሰውነቱ ላይ ውሃውን አካሎቹ ላይ የምታጠቡ ቦታዎች ላይ ውሃን በማፍሰስ ውዱን አድርጓል። ከዚህ ጋር ግንኙነት የለውም ይላሉ። በውሃ ዘንድ ውሃን ስንማር ምን እንዳል ታስታውሳላችሁ። እዚህ ጋር ግን በዚህ መልኩ አምጥተውታል። ይሄኛው አብዛኞቹ ዑለማዎች ይመርጣሉ አብዛኞቹ ዑለማዎች ይመርጣሉ ማለት ነው ጠይብ በዚህ መሰረት አንድ ሰው በተሰረቀ እቃ ውዱ ቢያደርግ ሰላቱን መመለስ የለበትም ማለት ነው ትክክል ነው ነገር ግን ወንጀለኛ ነው የሚለው ነገር እዛ ጋር ይታይበታል ዑለማዎች ከዚሁ ጋር በማያያዝ ሌላ ነገር ያነሳሉ ምንድን ነው የሚያነሱት? የካህዲያኖች ዕቃ አንየቱል ኩፋሪ ወስያብሁም እንዴት ነው ነው ጣህር ነው ወይስ አይደለም? አልአስል ፊ አዋኒ ቅድም እንዳልነ እንዳየ ነው በእቃዎች ውስጥ ያለው መሰረታዊ ህግ ምንድን ነው? ነው። ሙባህም ነው፣ ጠሃራም ነው ብለናል። የካህዲያኖችም ቢሆን እነሱ የሰሩትም ቢሆን የሚጠቀሙትም ቢሆን ማለት ነው። አህለል ኪታቦችም ይሆኑ ሌሎችም ይሆኑ አላሁ ስብሓነሁ ወተዓላ ሁወ አለዚ ኸለቀ ለኩም ማ ፊ ልአርድ ጀሚዐን ثم استوى إلى السماء فسواهن سبع سماوات وهو بكل شيء عليم ቅድም ባየነው በሱረቱ ልበቀራ 29 ላይ አላህ ስብሓን ወተዓላ ይህን ነገር ገልጿል። የፈጠረላቸው አላህ ስብሓን ወተዓላ ለእናንተ ነው ይላል። ሁወ ለዚ ኸለቀ ለኩም ምድር ውስጥ ያለውን ነገር በሙሉ የሰው ልጆች እንዲጠቀሙበት። ስለዚህ ይቻላል ነው ያኒ አስሉ መሰረታዊ እንትኑ የተፈቀደ ነው የሚለውን ከዚህ እንወስዳለን። ነቢዩም ሰለላሁ ዐለይሂ ወሰለም ከእሳቸው የተረጋገጠ ሐዲስ አለ ምን የሚል አከለ ሚን አዋኒህም በእነሱ ዕቃዎች እንደበሉ ልብሳቸውንም እንደለበሱ ሳያጥቡ እንደውም ይሄ በሁለቱም ቡኻሪና ሙስሊም ውስጥ ተዘግቦ እናገኛለን። አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ተወዳ ውዱም አድርገውበታል። ሙሽሪክ በሆነች ሴት እቃ ማለት ነው ነቢ ስ ሰለም ውዱ አድርገዋል። ይሄ አዲስ አለ ቡኻሪ እንደዘገቡት እነዚህ የሚያሳዩት ምንድነው ነገሮቹ እንደሚቻሉ ነው ጠይብ በሌላ ነቢ ስለ ላሁ ለ ወሰለም በአቡ ሰዓለባ ሐዲስ ምንድን ነው ያሉት ፈኢን ወጀድቱም ገይረ አንየትህም ፈላ ተአኩሉ ፊሃ ከእነሱ ዕቃ ውጭ ከሆነ ሌላ ዕቃ ካገኛቸው አትጠቀሙበት ብለዋል አትብሉበት ወኢለም ተጅዱ ፈግሲሉሃ ثመ ኩሉ ፊሃ ካላገኛችሁ ደግሞ እጠቡና ተጠቀሙባት ብለዋል። ይህም ሐዲስ ቡኻሪም ሙስሊምም ዘግበውታል። ይቻላል ማለት ነው። ከዚህኛው ሐዲስ ደግሞ የምንረዳው ምንድን ነው? አጥቦ መጠቀሙ የተሻለ መሆኑን ነው። እንግዲህ በፊት ነቢ ስ ሰለም መንግስታቶች እነዚህ ሙሉኮች የተለያየ ሀገር ላይ የነበሩት ማለት ነው ሀዲያዎችን ይልኩላቸው ነበረ። ልብሶችን የመሰለ ስለዚህ ምን ለምርቱ ለማዎቹ ወለም ዩንቀል አንሁ ገሰለሃ ነቢ ስ ሰለም አጥቧል የሚል ነገር መረጃ እስካሁን ድረስ አልተላለፈም ነው የሚሉት ምንም አልተላለፈም ነው ስለዚህ ነቢ ስ ሰለም ሳያጥቡም ተጠቅሟል ነው ስለዚህ አጥቦ መጠቀምም ችግር የለውም ሳያጥቡ መጠቀምም ይቻላል ማለት ነው ይቻላል ማለት ነው የሚያስታጥብ ነገር ከተገኘ ያኒ ሰውየው ይሄ መታጠብ አለበት ብሎ የሚያምን ከሆነ ማጠቡ ችግር የለውም። ሳይታጠቡም ግን ነቢዩ ሰለላሁ ዐለይሂ ወሰለም ተጠቅመዋል እና ይቻላል ነው። ከታወቀ ነጃሳ እላዩ ላይ መኖሩ ከታወቀ እቃው መጠቀሙ ቢፈቀድም ነጃሳ ጋር ግን መጠቀም አይቻልም። ነጃሳውን ደግሞ ከላዩ ላይ ማስወገድ የግድ አንድ ዕቃ መጠቀሙ ይቻላል ከተባለ ጠይብ እንጠቀማለን። እላዩ ላይ ግን ነጃሳ ካለ ነጃሳውን አብረን አንጠቀምም። አይደለም የእነሱን የራሳችንንም ስለማንጠቀም ያን ነጃሳ ቀድሞ ማስወገዱ ይጠበቃል ማለት ነው። ጠይብ ከዚህ ጋር ሶስት ነገሮችን ማየት እንፈልጋለን። ለማጠብ ማለት ነው። ይሄን እቃዎቹን ለማጠብ አንደኛ አና አለም ነጃስተሃ ነጃሳ መሆኑን ማወቅ አለብን። ለምሳሌ ኸምር ብጠጡበት ወይም ደግሞ የከርከሮን ስጋ ቢበሉበት ይሄን ካወቅን ፈየጅብ አለይና ገስሉሃ ማጠቡ በእኛ ላይ ግዴታ ይሆናል። ቀብለ ኢስቲዕማሊሃ ከመጠቀማችን በፊት ከመጠቀማችን በፊት ማለት ነው። ስለዚህ አሁን ቅድም ያልነው ሐዲስ ሰዓለባ ሐዲስ አቡ ሰዓለባ ሐዲስ ማለት ነው እዚህ ጋር ተግባራዊ ይሆናል ማለት ነው። ፈኢን ገይረ አንየትህም ከእነሱ ውጭ ያለን ዕቃ ብታገ ካገኛችሁ ያን ተጠቀሙ፣ አይመረጥም ማለት ነው። ከሆነ ደግሞ ምንድን ነው የሚደረገው? ፈግሲሉሃ እንደተባለው እናጥበዋለን ማለት ነው። ምክንያቱም ይሄ ነገር ይኖራልና ሀራም የሆኑ ነገሮችን እነዚህን ክንዝር የመሳሰሉ ከርከሮዎችን ሊበሉ ይችላሉ። የአሳማን ስጋ ይበላሉ። የአሳማ ስጋ የበሉበትን ዕቃ በቀጥታ ከመጠቀማችን በፊት ያን ዕቃ ማጠብ ግድላል። ነጃሳ መሆኑን አውቀናልና ማለት ነው። አሁን ሌላው ላለማጠብ ደግሞ ምን ማረጋገጥ አለብን? እነዚህ ሰዎች ነጃሳን እንደሚጠነቀቁ ማረጋገጥ መቻል አለብን። ያኒ እንደማይበሉ እንደማይጠቀሙ ማወቅ ይሄን የዚህ እውቀት ሊኖረን ይገባል። ይሄ ማሉማት ካለ መረጃ ካለ ያ ነገር ፈላ ካል ያኒ ምንም ችግር ስለሌለው እንደዚሁ እንጠቀማለን ማለት ነው። ምን ገይር ገስልን ሳናጥቦ ምክንያቱም በመሰረቱ ጠሃራ ናትና በጠሃራ ላይ ያለችው ስለሚባል ሶስተኛው አነጅሀል ሀለሁም ወላ የግልብ አላ ዘን ሸይኡን አንሁም ፈሃል የጅብ ገስሉሃ ቀብለ እስትክዳሚሃ እዚህ ጋር ደግሞ አንድ አለ ምንም ነገር ደግሞ የማናውቀው ነገር ስለዛ እቃ ማለት ነው እንደዚሁም ደግሞ ጠሃራም ነው አይደለም የሚለው ነገርን መቁረጥም የማንችልበት በዚህን ጊዜ ምንድን ነው የምናደርገው በዚህ ውስጥ ዑለማዎች ክላፍ አለ ይላሉ የተለያዩ አቋሞችን ያንጸባርቃሉ። አብላጫው ግን ምንድን ነው? እነሁ ላ የጅብ ገስሉሃ ማጠቡ ግዴታ አይሆንም ነው። ምክንያቱም በመሰረቱ ጠሃራ ነውና ፈላ ነንተቅል አንሁ ኢላ ቢየቂን እርግጠኛ እስካልሆነ ድረስ ደግሞ ከመሰረቱ ወደ ሌላ ነገር ልንሄድ አንችልም። በመሰረቱ አንድ ነገር ጠሃራ ነው ሐላል ነው ከተባለ ያለ የቂን እርግጠኛ ሳንሆን ያ ነገር ነጃሳ ነው የሚለው ነገር መረጃ በቂ መረጃ ይዘን የሚያሳምነን ነገር ሳንጨብጥ ነጃሳ ልናደርገው አንችልም ማለት ነው። ወደ መሰረቱ ነው የምንመልሰው። መሰረቱ ንጽህና ነው፣ ንጹህ ነው የሚለው ነው። ይሄ በላጭ ነው ከክላፎቹ ማለት ነው። ጠይብ ስለዚህ አሁን ምንድን ነው <clears throat> በእነዚህ ሰዎች ከሃዲያኖች ዕቃ ውስጥ ያለው የሙስሊሞች አቋም ልብሳቸውም ይሁን ዕቃዎቻቸውን በተመለከተ የምንወስደው አቋም ምንድን ነው? አሁን በስተመጨረሻ ላይ ጀዋዙ ኢስትዕማሊሃ ይቻላል ነው መጠቀም ብዙ ጊዜ ይጠየቃል። በእነሱ ዕቃ መብላት ይቻላል፣ በእነሱ እቃ መስራት ይቻላል። አዎ የሚከለክል ነገር የለም። እንደዚሁም ደግሞ የምንገነዘበው ምንድን ነው <clears throat> ወአደሙ ውጁቡ ገስሊሃ ማጠቡ ግዴታ አለመሆኑንም እንደዚሁ እናረጋግጣለን። ማጠቡ ግዴታ አይደለም። ማለም ነተየቀን አው የግልብ አለ ዘን አነ ፊሃ ነጃሳ እርግጠኛ ካልሆነ በስተቀር ወይም ደግሞ ካላመዘነ ጥርጣሬያችን ወደ አንዱ እስካላመዘነ ድረስ ነው ወይም ደግሞ እርግጠኛ እስካልሆነ ድረስ ነጃሳ ነው አንለውም። ነጃሳ ነው ካልን ብቻ ነው የምናጥበውና ስለዚህ ማጠቡ ግዴታ የሚሆንብን ነጃሳ ሲሆን ነው። ነጃሳ ነው የሚለውን ደግሞ የምናረጋግጠው አንደኛ እርግጠኛ ስንሆን ወይም ደግሞ ጥርጣሬያችን ካመዘነ ካመዘነ ነጃሳ ነው ብለን ነጃሳ ነው የሚለው ካመዘነ እናጥበዋለን። ያለበለዚያ ግን አይታጠብም የሚለውን እንወስዳለን ማለት ነው። አይታጠብም የሚለውን እንወስዳለን። በዚህ መሰረት እቃዎቻቸውን በተመለከተ ይህን አቋም መውሰድ ይቻላል ማለት ነው። ባረከላሁ ፊኩም። እንግዲህ አላሁ ስብሓነሁ ወተዓላ ከነዚህ ከአዲያኖች ጋር አብረን ነው የምንኖረው። ለምሳሌ ወደ አዲስ ወደ እስልምና የገቡ ልጆች በቀላሉ ከቤተሰቦቻቸው ጋር ይኖራሉ። እቺ ሙስሊም ናት፣ አብራ ነው ያለችው። በእነሱ እቃ ነው አብራ የምትበላው። የሚከለክል ነገር የለም። በአንድ ላይ ይበላል ሁሉ ነገሩ ማለት ነው። ለምንድን ነው ይሄ መስአላ የሚነሳ? እዚህ ጋር ለምንድን ነው የምንማረው እንዳይባል እኮ ነው። ያለና የሚቸግረን ነገር ነው። ሁል ጊዜ የሚያጋጥመን ነገር ነው። የሙስሊም የሚሆኑ ልጆችን ብቻ ሳይሆን ካስተን እኛ ኢትዮጵያውያን ማለት ነው በአብዛኛው ዘመድ አናጣም። በአንድ ወገን ሙስሊም፣ በአንድ ወገን ደግሞ ሙስሊም ያልሆኑ ወገኖች ይኖሩናል። በዚህን ጊዜ አብረን በማህበራዊ ግንኙነቶቻችን ውስጥ ማለት ነው አብሮ የመኖር አብሮ የመብላት ሰርግም ምንም ምንም አብሮ አለ። እነዚህ አይነት ጉዳዮችን ስለሚያጋጥሙን ይሄ አርእስት ወሳኝ ነው ማለት ነው። ባረከላሁ ፊኩም ለዛሬው እስከዚህ ድረስ ካየን በሚቀጥለው ደርሳችን ደግሞ ቀሪውን በክፍል ዘጠኝ እናያለን ወብላህ ተውፊቅ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ